قل إن الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم الت- الثالثة التعصب للآراء والرجال له ሌላኛው ለቢድዓ ሰበብ ከሚሆኑ ነገሮች ውስጥ ማለት ነው አተዓሱብ ጭፍን አመለካከት መኖር ነው ጭፍን አመለካከት መኖር ኢልአራ ለተለያዩ አመለካከቶች ማለት ነው። ወሪጃሊ ለሰዎች አንተ አንተ ዘንድ አውላ በላጭ ሊሆን የሚገባው ሰዎች ሳይሆኑ ምኖች ነን ሐቅ ነው። ግልጽ ነው። አልሐቁ አውላ አይተባ ግልጽ ነው። ሐቅ ከማንም የበለጠ ልትከተለው ይገባል። የሆነ ጊዜ ላይ የሆነን ሰው ታደንቀው ነበር፣ ትወደው ነበረ። መንሃጁ ኢንሕራፍ ውስጥ ገባ አካሄዱ ከሱ ጋር አብራ አይደለም መዞር ያለብህ ከማን ጋር ነው መዞር ያለብህ ከሀቅ ጋር ነው መዞር ያለብህ ግልጽ ነው ምን ነው ትናንት ትከተሉ ነበረ ሲሉት ምን ትላለህ አዎ ትናንት ስከተሉ ነበር አደንቀው ነበር ግን አልሐቁ አውላ አይተባ ግልጽ ማለት ሐቅ በላጭ ነው በመከተል ዙሪያ ያለ ስለዚህ እሱን ትተው ሐቅን ነው የምትከተለው ማለት ነው ግልጽ ነው አልሐቁ ضالة ሙእሚን የሙእሚን የጠፋ ቃል ስለዚህ የትም ብታገኝ መያዝ መከተል መቻል አለብህ እንጂ ሰዎችን አይደል አተዓሱቡ ሊልአራኢ ወሪጃል አተዓሱብ ሊአራኢ ሪጃል ለሰዎች የተለያየ አመለካከት ተከታይ መሆን በጭፍን መከተል የሑሉ በይን አልመርኢ በሰውየው መካከልና ወትባዕ ደሊሊ መረጃን በመከተል ዙሪያ ላይ ይጋርዳል ወማዕሪፈት ልሐቂ ሐቅንም ማለት ነው በማወቅ ዙሪያ ላይ ይጋርዳል ሐቅን እንዳትከተል ያደርጋል ለሰዎች አመለካከት ተከታይ ከሆንክ እነሱን ያለ አግባብ የምታደንቅና እ፣ በእነሱ ዙሪያ ላይ ማለት ነው ጥራዝ ነጠቅ አካሄድ የምትሄድ ከሆነ ማለት ነው ቃለ ተዓላ አላህ ስብሓን ወተዓላ ብሏል وإذا قيل لهم اتبعوا ما أنزل الله قالوا بل نتبع ما ألفينا عليه آباءنا ወኢዛ ቂለ ለሁም ለእነሱ በተባላቸው ጊዜ ነው ኢተቢዑ ተከተሉ ማ አንዘለ አላሁ አላህ ያወረደውን ተከተሉ ሲባሉ ቃሉ ብለዋሉ በል ነተቢዑ በእርግጥ እንከተላለን ማ አልፈይና አለይህ አባ አባቶቻችንን ምን ያገኘንበት ወይም የተላመድንበትን አባቶቻችን ሲሄዱና የተላመዱትን ነገር እሱን ነው የምንከተለው አሉ هذا هو شأن المتعصبين اليوم ዛሬ ላይ ጨፍና አመለካከት ያላቸው ሰዎችም ይህ አይነት ሁኔታ ነው የሚታይባቸው ሚን ባዕዲ አትባኢል መዛሂብ የተለያየ የመዛሂብ ተከታዮችን ብታይ እኔ የሻፍዕያ መዛህብ ነኝ ከሻፍዕያ መዝሃብ ንቅንቅ አልልም ይላል እኔ የአቡ ሐኒፋ ተከታይ ነኝ ሐነፊይ ነኝ ከዛ ንቅንቅ አልልም ይላል እንዴ ኢማሙ ሻፊዒ ላይ ምን አንጠለጠለ ሻፊያ መዝሃብ ላይ ምን አንጠለጠለ እሳቸውም ራሱ አልመከሩም አይደል እንዴ እኛ የምንረዳውን ጽፈናል ማለት ነው። ሀቅ ካገኛችሁ ተከተሉ፣ የእኛም መንገድ እሱ ነው ብሏል አይደል? የኔን ንግግር አንጠረ ወርወረው ከአጥር ውጭ ነው ነው። ስለዚህ ሁሉም እንደዚሁ ነው ያሉት ማለት ነው። እነዚህ አራቱ መዛይብ ኢማሞች የተናገሩት ይህንን አይነት ንግግር ነው የተናገሩት። ወሱፊያ የሱፊያ አመለካከት ያላቸው ሰዎች እንደዚሁ ግልጽ ነው። ሸዎቻችን ከሄዱበት ጎዳና ንቅንቅ አንልም ይላሉ። ወልቁቡርይን ይሄው አገራችን ላይ ስንት ነው የተላለፈው በእነዚህ ታላላቅ ሱፊያ ዑለማዎች አይደለ እና እነሱ እስከታ መጥቷል ከሰለፎች አይደለ ግልጽ ነው ቢዳቸውን ተው ነው እንጂ የተባልከው እነሱ ይዞ የመጡትን እነሱ እስከታ መጡ ሁሉም እያንዳንዱ የዲን እውቀት መነሻው ማን ነው ሰለፎች እኮ ናቸው ወላ ነህው ወላ ሰርፍ ወላ ምና ማንም ማለት ነው ሊመጻደቅ አይገባውም ግልጽ ነው ከሰለፎች የወሰዱት እውቀት እኮ ነው ትልቅ ያደረጋቸው ግልጽ ነው። እውቀቱን ያዝና ቢዳው ምን በለው ጣለው በለው። ማንም ሊመጻደቅ አይገባውም። ኢዛ ደዓው ኢላ ኢትባዕ ልኪታቢ ወሱና ኢዛ ደዓ ኢላ ኢትባዕ ልኪታቢ ወሱና ወደ ቁርአንና ወደ ሐዲት መከተል ሲጠሩ ማለት ነው። ጭፍላ አመለካከት አያስፈልግም። ወነብዚ ማሁም ዐለይህ ወነብዚ በመጣል ዙሪያ ማሁም ዐለይህ እነሱ ያሉበትን ሚማ ዩኻሪፉሁማ ቁርአንና ሐዲትን የሚጠራመስን ነገር ጣል ስትባል እሰየው እሺ ብለህ ልትቀበል ይገባል እንጂ አሻፈሬን ሊባል አይገባም ማለት ነው። እህተጁ ቢመዛሂቢም እንደውም ለመዛሂባቸው ደሊል የሚያቀርቡ አሉ። ወመሻይኽም ለመሻይኾቻቸው ደሊል የሚያቀርቡ አሉ። የኛ መሻይኽ እኮ አንተ ዝም ብሎ መሰሉ እንዴ ተራ መሰሉ እንዴ የእኛ ሸኽ እያለ ሼኹን ዝም ብሎ ያሞጋግሷል፣ ምን ያደርገዋል? ይክበዋል ማለት ነው። ወአባኢህም አባቶቻቸውም ወአጅዳዲህም አያቶቻቸውም ግልጽ የእኛ እኮ ትክክለኛ ጎዳና ይዘው ሲሄዱ የነበሩ ናቸው። እንዲህ የተራ ዘር መሰልኩ እንዴ? የተራ መዛሂብ ተከታይ መሰልኩ እንዴ? እያለ ሁሉም ወደ መዛሂቡ ይጣራል ማለት ነው። ይሄ አይገባም። እኛ ሀቅ ከመጣ መቀበል ነው እንጂ የኛ የኛ የሚባል ነገር የለም። የኛ የኛ ማን ነው? ሐቅ ብቻ ነው። እዚህ የኛ የኛ ሐቅ ብቻ ነው ሊባል የሚገባው እንጂ ዝም ብለህ የተለያየ እንትን የኛ የኛ እያልክ የራስህን ማራገብ አይገባም ማለት ነው። አት ወላ ኡስታዘክ ግልጽ ነው። ወላ ሸይኸክ ግልጽ ነው አለ ከተሳሳተ ቁጭ አድርጎ እኛ ስንቶቹን ቁጭ አድርገናል። ሰው ስንቱን ቁጭ አድርገን እንደመጣ ነው። ወላ እኔ እያስተማርኩ ያለሁት እኔም አላህ ላ የብላኒ በጽኑ አላህ አይሞክሬም በዚህ ነገር አላሁመ ተቢትኒ አላ መንሃጅ ሰለፍ እንሂራፍ ውስጥ ብገባ እኔን ልትከተለኝ አይገባም ግጽም ሀቅን ልትከተል እኔን አንስተ ወርውረኝ ለዛ ጥጋ ሲዘኝ ግልጽ ነው አለ ምክንያቱም አልሐቁ አውላ አይ ዩተባዕ ግልጽ ነው አለ እና ይሄንን ነው ሁላችንም ዱዓ ልናደርግ ይገባል በመንሀጅ ሰለፍ ላይ በአህሉ ሱና ወል አቋም ላይ አላህ Subhanahu Wa Ta'ala እንዲያኖረንና እንዲገለን ማለት ነው ስለዚህ የማንም እኛ አራጋቢ አይደለንም መሆን አንችልም ነው ላይ በማንም ላይ ማለት ነው በምንወዳቸው አተሸቦህ ቢልኩፋር ሌላኛው ቢዳ የሚፈጠርበት ምክንያት በምንድን ነው አለ ከካህዲያኖች ጋር ከኩፋሮች ጋር መመሳሰል ወሚን አሸድ ማ ዩቂዑ ፊል አብዛኛው ሰው ልጆችም ማለት ነው ቢድዓ ላይ የሚከታቸው ይሄ ከማ ፊ ሐዲፊ አቢ ዋቂድ رضي الله عنه قال ይህንን ሀዲስ አንብቤው ነው ማልፈው ምክንያቱም ቀዋዒዱ ለአርባዓ ላይ የተማርነው ነው እንዲሁም ደግሞ መጨረሻው የኡሱሉ ሰላሳ ኪታብ ላይም አለ خرجنا مع رسول الله صلى الله عليه وسلم إلى حنين ونحن هدثاء أحدب كفر وللمشركين سدرة يعكفون عندها وينوطون بها أسلحتهم يقال لها ذات أنواط فمررنا بسدرة فقلنا يا رسول الله اجعل لنا ذات أنواط كما لهم ذات أنواط وقال رسول الله صلى الله عليه وسلم الله أكبر إنها السنن قلتم والذي نفسي بيده كما قالت بنو إسرائيل لموسى اجعل لنا إلها كما لهم آلهة قال إنكم قوم تجهلون لتركبن سنن من قبلكم ሌላ ዘገባ ላይ ሰነነ መን ካነ ቀብለኩም የሚላል ማለት بهذا الحديث በዚህ ሐዲስ እንግዲህ እንዳየነው አነት ተሸቡህ ቢልኩፋር እነሱ እንግዲህ ዛት ዋንዋት የሚባል ዛፍን እንትን ብለው ሲያዩዋቸው በቃ ዛት ዋንዋት እየሄዱ መሳሪያቸውን ያንጠለጥላሉ ተበሩክ እያሉ ከዛ ከዛ አንስተው ደግሞ አደንን ያድናሉ ምናምን ሲያዩ እኛም እሷ ስር የምንሰበሰብበት በቃ መሳሪያችን ምናምን እስቲ አድርጉልናል በቃ ደስ አላቸው ማለት ካፊሮችን ሲያዩማ ሙስሊሞቹ ማለት አዳዲሶቹ ናቸው እኮ አዳዲስ ሰለምቴዎቹ في هذه الحديث ففي هذا الحديث أن التشبه بالكفار بكفار من مساسل والذي حمل بني إسرائيل በኒ እስራኤሎችንም ያነሳሳቸው እሱ ነው وبعد أصحاب محمد عليه السلام والسلام كفيل النبي صلى الله عليه وسلم صحابة من النساء سنو أن يطلبوا هذا الطلب القبيح يمدفع لهم في اللابوت መጠየቅ ላይ ያነሳሳቸው እሱ ነው ወሁወ እሱ አየጅዓለ ለሁም አሊሃ አምላክ እንዲያደርግላቸው ያዕቡዱነሃ የሚገዙት ወየተበረኩነ ቢሃ በእሷም በረካ የሚሹበት ሚን ዱንላህ ከማን ውጭ ከአላህ ስብሓነ ወተዓላ ውጭ ወሃዛ ነፍሱ ይኸው ዛሬ ላይ የምታየው ራሱ ራሱ ራሱን ነው እያየ ያለው ማለት ነው አሁን ያለንበት ዘመን ላይ እየታየ ያለው ራሱ ይሄ ነገር ነው ማለት ነው طيب والواقع اليوم فإن غالب الناس أبزانيو سووش من المسلمين كمسلموش قلدوا الكفار ካፊሮችን ነው እየተከተሉ ያሉት አብዛኛው ሰው ማለት ነው ፊ ዐመል ልቢድዒ ቢድዓን በመስራት ላይ ወሽርክያቲ ሽርክን በመስራት ላይም ቢሆን ምሳሌ ከአያድ መዋሊድ መውሊድን ማክበር የሚባለው ነገር ኬት መጣ ብትባል ከዛ ነው የመጣው ወይቃመት አያሚ የቀናት ክብረ ባህላቶችም ወላ የሳምንታት ሊአማሊን ሙከሰሳ ለተለያዩ ተግባራቶች እንግዲህ ማክበር ተጀመረ ማለት ነው አያሞች ወራ ሳምንታቶች ምናምን በዚሁ ቀጠሉ ያው በቀናቶች ውስጥ አለ አይደል የአብሬጅ እየቀን ቀጥለ ደግሞ ትሄዳለ አሳቢ እነሱ ገብርኤል ሚካኤል ምናምን እያሉ ነው የሚሉት የኛዎቹ ደግሞ የአብሬቲ የቀን አለ ያልከሶ ቀን አለ የአብድልቃድር ጄላ የሰይድና ከድር የኑር ሁሴን ምን የቀረ አለ በቃ ሳምንቱም ሁሉ ተጣቧል ለአማሊ ሙኸሰሳ ወልእሕትፋል እሕትፋል ደግሞ አለ ቢሙናሰበት ዲንያ የዲንን መታ ሙናሰባ በማድረግ የተለያዩ እሕትፋል ክብረ በዓሎች አሉ ዲንም ሙናሰባ በማድረግ እሕትፋል ክብረ በዓሎች ዲንያ ወዚክረያት መታወሻ እየተባለ ግልጽ ነው እየተባለ የሾሆቹ ቀን ምናምን እየተባለ በቃ ብዙ ነገሮች ነው ያሉት ማለት ወይ ቃመቲ ተማሲል እዛ ላይ ደግሞ የተማሲል ቀን ምናምን ይቋቋማል። ተማሲል ማለት ስላስን ምናምን ወንሱብ የተለያዩ መዘክራን የሚተከሉበት ንሱብ ብዙ ጊዜ የሚተከሉ ቅርጻ ቅርጽ ነው የሚደረጉበት የለም እኚህ ቀናቶች አሉ። አተስካሪያ ተስካሪያ ማለት መታወሻ ግልጽ ነው። መታሰቢያና መታወሻ እየተባለ ማለት ግልጽ ነው። የሰማዕታት መታሰቢያ ምናምን እንደሚባለው የለም። አዎ ሙስሊሙም እንደዛ ጀምሯል ማለት ነው። ወኢቃመቲል ማአ ወኢቃመቲል ማዕተሚ ኢቃመቲል ማዕተም ማለት اجتماع الناس حزن أو فرح። የሰው ልጆች እንግዲህ ለደስታም ሆነ ለሀዘን የሚሰበሰቡበት ቀን አለ። ዛሬ ደግሞ በየለቅሶ ቤት መሰብሰቡም እንደዛው أخي መቅረት ያለበት ትልቅ የሆነ አረንቋ ነው። እኛ ሀገር ራሱ አሁንም ገና ሱና አህለ ሱና ላይ ያሉ ሰዎች ራሱ በደንብ አልገባቸው። ከቻልክ ሂድ ቅበር፣ ሰውየው ሲሞት ሄደ ቅበር፣ ቀብር ቦታ ድረስ ዋናው መተባበር። ከዛ በኋላ ባለው ሁኔታ ግን ይሄ ለቅሶ ቤት ቁጭ ብሎ ማሟሟቅ መቅረት ያለበት በተለይ የሄዱ እዛ ደግሞ ጥርግ አድርጎ መብላት ቢላህ አለይኩም ለምን ካላችሁ እንደ እንትን እንደ ኢስላም ያለው ነገር ባረከላሁ ፊኩም ምንድነው? እኛ ሀዘንተኞችን ልንደግፍ ነው የሚገባው አይደል? ሀዘን በርትቶባቸዋል አይደል? ነብዩ ያስተማሩ ኢስላም ያስተማረ ምግብ ሰርተን ሄደን እነሱን ማብላት ትጽዋለህ ማጽናት አሁን ግን ለሚሄደው ሰው የሚያስቡት እነሱ ነው። ባልጫ በቀዩ በምኑ በሀዘን ላይ ሀዘን ትጨምርባቸዋለን። አሁን የሚያስብ እዛ ሄዶ እንደውም አንዳንዱማ ምርጫው እኔ ቀይ አይስማማኝ አልጫ ነው ያላቸውን ለእድር ምናምን ይላሉ። መልሶ ሰው ተቀብሏቸው እንደውም ሌላ ጨምሮላቸው ወደ ቤት ይሄዳል። በሀዘን ላይ ሀዘን ግልጽ ነው። ልጃቸውንም ቀበሩ፣ ብራቸውንም የሰው ሆድ ውስጥ ቀበሩ። ግልጸዋል ይሄ መሆን የለበትም እንደ ኢስላም የሚያስተምርን እዛ ደግሞ እየሄደ ቁጭ ይላል ግማሽ ውስጥ ለቅሶ ቤት እስቲ አንዳንድ ቦታ ላይ የሚያሳፍር እኮ እዛ ይኔ ለማላ ያኒ ቁጭ ብሎ እዛ የሚቅመው ምናምን ብሎ በቃ እዛ ፊቱ በቃ መርቅኖ ይጨሳል ፊቱ ራሱ ማለት ቁጭ ብሎ እያጉረጠረጠ ምናምን እዚህ ጋር በሌላ ማዕላ ያኒ ውስጥ ያሉ አንዳንድ ቦታ ነው ዳዋ የምትሰማው አንዳንድ ቦታ ጠንካራ ልጆች ካሉ ዳዋ ይሰማል ይካሄዳል። እሱም መደጋገም የለበትም ዳዋም ጭምር ቢሆን ራሱ ግልጽ ነው። ሰለፎች ምንን ድንኳን ደንኩኖ ተሰብስቦ ብዙ ቀን ማሳለፍን እንደ ምንድን ነው የሚቀጥሩት? እንደ ሙሾ ማውረድ ነው። እንደ ደግሞ አሉ እንደ ሙሾ ማውረድ ነው የሚቆጥሩት። አይሰበሰቡም ነበር እንደዚህ حتى ኢብኑ ዑሰይሚን በፈትዋው እነ ፎዛን ሶስት ቀንም ቢሆን ነው ምን ሶስት ቀን ምናምን የተገደበ ነገር የለም ሰውየው ከሞተ በኋላ ከቻልክ ሜል ካልቻልክ ስልክ الله سبحانه وتعالى ሰብሩን ይስጥ ግልጽ ነው በማለት እስቢር ወህተሲብ ፈኢነ ሊላሂ ማአኸዝ ወለው አጣ ወኩሉ ሸይን እንደሁ ለአጀሊ ሙሰማ ብለህ ዱዓ አድርገህ በቃ እንደዚህ ማለት ከዛ ውጭ እየሄድክ ጥርግ እያረክ ነው ከዛ በኋላ ነው ግልጽ ነው። የአስር ብር አጽናንተ የመቶ ብር በልተህ ትበላለህ። ስለዚህ ነገር በጣም በጣም መታሰብ አለበት። ይሄ ተገቢ አይደለም። ለሐዘንም ለምንም መሰብሰብ ነው። ወቢተ ቆይ ጥያቄ ነው እንዴ? ምኑ እስካሁን ያወራሁትን ነው ደግሞ እሺ ወቢዳኢል ጀናኢዚ የጀናዛ ላይ ቢድዓ ወልቢና በቀብር ላይ መገንባት አለል ቁቡር የቀብር ወገይሪ ዛሊክ ከዚህ ውጭም ያሉ ምን ማለት ነው ያልኩት አንድ ሰው ሰው ሲሞትበት ትሄጃለሽ ያለው ነገር ምንድነው ጀናዛ የሚታጠብ ከሆነ ማጠ ወይም ደግሞ ጀናዛ ከታጠበ ደግሞ መቼስ ሁሉም ሰው አጥብ ተሸክሞ መሄድ የነሱን ቤት ማስተካከል የተለያዩ የሚተባበር ነገር የለም እንደዚህ ዘመድ አዝማች ከመ እዛው መተባበር እጽ ነው ያለውን ነገር እና እናደርጋለን ከዛ ከቻልን ደግሞ በራሳችን ወጪ ግጽ ነው አለ ለእነሱ ምግብ መስራት ይህንን የመሳሰሉት ነው ኢስላም ያስተማረ አስተምሮት የኢስላም አስተምሮት ይሄ ከዛ በዘለለ ግን እየተሰበሰቡ ድንኳን ተደኩኖ ማለት ነው የነሱን ማለት ነው ያው የሚወጣው ከነሱ ወጪ እኮ እየተወጣ ነው የሚሰጠው ምግብ እት ነው። ያንን እየበሉ እንዲሁ ተሰብስቦ ደግሞ ያን ወይም የተለያየ ነገር እያወሩ ቁጭ ማለት ተገቢ አይደለም። ይሄንን ሰለፎች ምን አይሉ ነበር? አይደግፉትም። እንደውም ቢዳዓ ነው ብለው ነው የሚፈርጁት። ቢድዓ ብቻ አይደለም፣ እንደውም ሙሾ ከማውረድ ጋር ነው የሚመ ምክንያቱም ይሄ ነገር ሀዘን ሟችን ምንድን ነው የምናደርገው? ሀዘኑን እንዲረሳ ነው ማድረግ ያለብን አይደል? ከኔ ጋር ናችሁ አይደል? ሙሾ ማውረድ ላይ ላስረዳ ነው። ሙሾ ማውረድ ማለት አንድ ሰው ሲሞት ስለሱ እየጠቀሱ ያወሩ ብዙ ግልጽ ነው። ማወደስ ማለት ግልጽ ነው። ድንኳን ተደቆነ ማለት ሰውየው ይረሳዋል እንዴ? ሰውየው የባሰ አይረሳውም። እንደውም አንዳንድማ ሰው ይመጣና ያለቅሳል። ያም ሰውዬ ሊረሳ ያለው ያለቅሳል። እኔ ቤቴ ውስጥ ስላየኝ ነው። እናቴ እንደዚህ የሆነችበት አጋጣሚ እንደውም ሄጄ ተቆጥ አንቺ ሰው መጥቶ ባለቀሰ ቁጥር አንቺ እንዳለቅሻለሽ እንዴ? እንደዚህ ያደረገበት ሁኔታ ብዙ ነው ነው ያየሁት። ግልጽ ነው። መቼም ሀዘን አይረሱም። በቃ ግን በቃ ኢንታላም ሰው ተከበረ። አብሽር አላህ ሰብርን ውስጥ ኢንታ ዲቢ ሀዘን ይረሳል። ይሄ ግን ያለው የሌለውን የቋጡን የቧጡን እያወራ ምናምን ነገር መሆን የለበትም ነው። አሁን ገባሽ ገባሽ ወይ? ስለዚህ መሆን ያለበት እንደዚህ ነው ማለት ነው እንጂ እኛ ከሰዎቹ እየበላን በተለይ እንደዚህ መርዳት ላይ እየሄደን አሁን ምሳሌ ከቤት ሰርተን ምግብ ከቤት ሰርተን ምግብ ሄደን ገብታችኋል። አንድ ቀን እነሱን እንዴት ናችሁ አብሽር ሰብራቱ ብለን መግበን ብንወጣት የተሻለ ነው። ግልጽ እንጂ ያ መሆን የለበትም ማለት ነው። ጠይብ እና እሳቸውም ያመጡት ለዛ ነው፣ ያለ ምክንያት አይደለም። ኢቃመቱል ማዕተሚ ማለት ይሄ ነው። በሐዘን በምን ምናምን እየተባለ በደስታ ምናምን መሰብሰብ እንደ የሌለ ከዛ በኋላ በቃ ክብረ በዓል ማስመሰል የለብንም ማለት ነው። ሳሊሰን ሳሊሰን ሶስተኛው መውቂፉ አህሉ ሱናቲ ወልጀማዓቲ የአህሉ ሱና ወልጀማዓ አቋም ምን ይመስላል? ሚነል ሙብተዲዓቲ በቢድዓ አራማጆች ላይ ያላቸው አቋም ምን ይመስላል? ቢዳና በቢዳ አራማጆች ላይ ምንድን ነው አቋማችን ነው አካሄዳቸው ምንድን ነው ፊረድ አለይም በእነሱ ላይ መልስ ሲሰጡ እንዴት ነው የሚሰጡት ስብሓንላህ ይሄንን ርዕስ በደንብ አዳምጡ እስቲ አህለል ቢዳ ላይ ያለን አቋም ምንድን ነው እኛ ግን እስቲ አሁን ያለንበትን ደግሞ በደንብ እናያለን ግልጽ ነው መውቂፉ አህል ሱነቲ ወልጀማዓቲ ሚን አልሙብተዲዓ አህሉ ሱና ወልጀማ ለአህለል ቢዳዎች ያላቸው አቋም ምን ይመስላል? ማዛለ አህሉ ሱነቲ ወልጀማዓቲ የሩዱን አለል ሙብተዲዕ አህሉ ሱናዎች ማለት ነው መልስ ከመስጠት አልተወገዱም ለምና ለቢዳ አራማጆች ወዩንኪሩና አለይም በእነሱ ላይ ምን ይሉ ነበር ኢንካር ያደርጉ ነበር ያስተባብሉ ነበር ቢዳዓሁም ቢዳቸው ويمنعونهم ይከለክሏቸው ነበር من مزاولتها። ቢዳን ከመፈጸም وإليك نماذج من ذلك ለዚህ የተለያዩ ምሳሌዎችን እንሰጠሃለን አለ نعم እስቲ እንመልከት አኑ ሚደርዳ ቃለት ሚደርዳ ብላለች ምን አለች ቃለት ደኸለ አለየ አቡ ደርዳ እኔ ዘንድ ገባ ሙግደበን የተቆጣ ሆኖ ፈቁልቱ ለሁ ብዬ ለሱ ማለክ ምን ሆነ ነው አልኩ ፈቃለ ብሎ አለኝ ወላሂ በአላህ ይሁንብኝ ማዕሪፉ ፊህም ሸይአን እኔ ምንም አላቅም ከነዚህ ሰዎች እንደ አሁን እንደው ካሉት ሰዎች በጊዜው በሱ ዘመን የሚኖሩትን ማለት ሚን አምሪ ሙሐመድ ከሙሐመድ ጉዳይ ተግባሮች ውስጥ አንድንም ሲነልሰሩ እንደው ምንም ምን ያላቅም ኢላ ነው ይሰሉነ ጀሚያ በቃ እነሱ በጀማ መስገዳቸው እንጂ ከነብዩ ሱና ምንም ሲተገብሩ እያየውኝ አይደለም ማለት ክትራ በቃ ሰላም ነው የሚሰግዱት በጀማ ሌላው ላይስ ሱና ላይ አይደለም ያሉት ምን ብለዋል አብዛኛው ምን ብለዋል ከሱና ርቋል በማለት የተናገረበት ሁኔታ አለ ማለት ነው አናምር እቺ ደግሞ በጣም የምትገርም ነች ሁለተኛዋ ደግሞ አናምር ኢብኑ ያህያ ቃል አምር ኢብኑ ያህያ ብሎ ይላል ሰሚዕቱ አቢ ዩሐዲስ አባቴን ሰማሁት ሲናገር አቢ ያለው አምርን ነው ማለት ነው አናቢ ከአባቱ ሲዘግብ ሰማሁት ሰሚቱ አቢ ዩሐዲስ አን ከአባቱ ማለት ነው قال ብሏል كنا نجلس على باب عبد الله بن مسعود አብደላህ ብን መስዑድ እንግዲህ አንጋፋ ሰሃቢ ነዋል አብደላህ ብን መስዑድ ዘንድ እንቀመጥ ነበረ አለ قبل صلاة الغداة ከንጋት ሰላት በፊት ከንጋት ሰላት በፊት ካለ ከሱቢ ሰላት በፊት ማለት ነው አይደል ግን والله تعالى عالم ከሰባላ ከሱቢ ሰላት በፊት እሱን ይጠብቁታል والله اعلم انا ما ادري ግልጽ ነው ግን ሰላት الغدات የሚባለው ብዙ ጊዜ ምንድነው ሱብህ ሰላት ነው ዙሁር ሊሆን ይችላል ብዬ ስላጠራጠረኝ فاذا خرج ልክ እሱ ሲወጣ መሸይና ማዓሁ ከሱ ጋር እንሄዳለን እንጠብቀውና ከሱ ጋር እንሄዳለን الى المسجد ወደ መስጂድ فجاءنا ያው መጠባበቅ ስለሆነ ከሱ በፊትም ሊሆን ይችላል فجاءنا ابو موسى الأشعري እኛ እዛ እሱን እየተጠባበቅን እያለ ያው አብደላ ኢብኑ መስዑድ ይመጣል ብለን ስንጠባበቅ አቢ ሙሳ አልአሻሪ አንጋፊያው ሰሃቢ ነው አረ መጣ ወደኛና ፈቃለ አኸረጀ ኢለይኩም አቡ አቡ አብድራህማን አቡ አብድራህማን ወጣ እንዴ አለ አቡ አብድራህማን ማን ነው አብደላ ኢብኑ መስዑድ ማለት ባዕዱ አሁን እዚያ አሁን ወጣ እንዴ አለ ቁና ላ አይ አልወጣም ፈጀለሰ ማለት ጥሩ አለና ቁጭ አለ ከኛ ጋር حتى خرج እስኪወጣ ድረስ ማ አብደላህ ኢብኑ መስዑድ فلما خرج ልክ ሲወጣ ቁምና ኢለይህ ጀሚያን ሁላችንም ቆምንና فقال ብሏል እሱማ አቡ ሙሳ አልአሽዓሪ ያ አባ አብዱራህማን አንተ አብዱራህማን አቦት ኢኒ ረአይቱ ፊል መስጂድ አኒፈን ኢኒ ረአይቱ እኔ እኮ አየሁኝ في المسجد በመስጂድ ውስጥ آنفا አሁን አየውኝ አለ ምን አምረን አንከርቱ ያየሁት ነገር በጣም ኢንካር ማደርገው እንደው አቅሌ የማይቀበለው ነገር ነው ወላ አራ አላየውኝም ወልሐምዱሊላህ ኢላ ኸይረን ግን ጥሩ ይሆናል እንጂ ወለም አራ ወልሐምዱሊላህ ኢላ ኸይረን ጥሩ ይሆናል እንጂ ብዬ አላየውም ግን ጥሩ ሊሆን ይችላል ብዬ ነው የተመለከትኩት አለው ቃለ ወማ ሁወ ምንድን ያየው እስቲ ንገረኝ ምን አይተመጣ ከመስጊድ አለው እሱ እንግዲህ ከመስጊድ ነው እየሮጠ የመጣው ግልጽ ነው قال إن عشت قال إن عشت فستراه አይ ችግር የለም ራስህ ታየዋለ ምን ችግር የለም ከኖርክ ታየዋለህ። እዛው እዛው እኮ ነው ከኖርክ አላህ እድሜ ከሰጠህ አንተ እንተዋለህ፣ አብሽራለሁ። قال رأيت አየውኝ في المسجد በመስጂድ قوما ህዝቦችን حلقا ምን ሰርተው ክብ ሰርተው ነው جلوسا ተቀምጥ እስቲ ይኸው እንዴት ደስ እንደሚል እንግዲህ ያ መስጊድ ውስጥ ክብ ክብ ሰርተዋል ሰዎች ينتظرون الصلاة ሰላት ምን እያሉ ነው እየተጠባበቁ ነው في كل حلقة በእያንዳንዱ ክብ በሰሩት ላይ ማለት ነው። ተብሊጎች ክብ ክብ ሰርተው የሚቀመጡት አላ እንደዛው ክብ ክብ በሰሩት ውስጥ رجل አንድ ሰው አለ። وفي أيديهم حصى በእጃቸው መንበል ይዟል፣ ጠጠር ጠጠር ይዟል። ከዛ ያ በማዕከላቸው ያ ሰውዬ فيقول ብሉል ከቢሩ ሚአ ይላቸዋል ማለት ነው። መቶ ተክቢራ በሉ ይላቸዋል። ከዛስ ፈዩከቢሩነ ሚአ አላሁ አክበር አላሁ አክበር አላሁ አክበር እያሉ ይላሉ። ከዛ ደግሞ ፈየቁል ሀሊሉ ሚአ መቶ ላኢላህ ኢለላ ብል ላኢላህ ኢለላ ላኢላህ ኢለላ ላኢላህ ኢለላ ይላሉ ፈዩሀሊሉነ ሚአ ፈየቁሉ ሰቢሁ ሚአ መቶ ሱብሃንላ ሱብሃንላ ሱብሃንላ سبحان الله ይላሉ ማለት قال فماذا قلت لهم እና ምን አልካቸው አለ ይኸው ጥያቄ አየ አንዳንድ ما شاء الله ነው ምን አልካቸው ታዲያ አለው قال ما قلت لهم شيئا? ምንም አላልኳቸውም አለ ኢንቲዛራ ራእየከ ያንተን አመለካከት ወይም ምን እንደምትል ለማየት ብዬ أو انتظار أمرك ያንተን አምር ጠብቄ ነው ያከብሩታል እሱን ኢልም ስለነበረው ግልጽ ነው ቃለ በሌላ እንትን አፈር አብሶ ነው የገባው ነው ግልጽ ነው አፈር ይዞ ገባና እያንዳንዱ ሕለቅ ላይ የሄደ በተነባቸው ግልጽ ነው። አይን አይኑ ላይ ግልጽ ነው። እዚህ ላይ ደግሞ ምን ይላል? ቃለ አፈላ አመርተውም አየዑዱ ሰይአትይ ወንጀላቸው እንዲቆጥሩ አትነግራቸውም እንዴ? ላይ ላይ ለላ አይደለም እነሱ እያሉ ያሉት ምንድነው? ወንጀል ወንጀል ነው እየቆጠሩ ያሉት። ከቢሩ ሚያ አላሁ አክበር አላሁ አክበር ሲሉ ምን እያሉ ነው ያሉት? እ ያው ወንጀል እየሰሩ ነው። ቢዳ አይደለ እንዴ? ቢዳ ነው። ቢዳ እኮ ወንጀል ነው። ወተሚንተ ለሁም ለእነሱ ዋስ አትሆናቸውም ወይ አላ የዲዓ ሚን ሐሰናትህም ሸይ ከእነሱ አንዳችም ስራቸው ሐሰናቸውን እንዳይበላሽባቸው ዋስ አትሆናቸውም ወይ ይህን ከሰራችሁ መጥፎ ነገር ውስጥ ትገባላችሁ ብለ አትነግራቸውም ወይ ብሎ አለ ثم مدى ከዚያ ቀጠለ ጉዞ ወመضይና ማአሁ ከእሱ ጋር ጉዞኛም ቀጠልን ሐታ አታ ሐልቀተን እንደዚህ ካለኝ በኋላ ጉዟችንን ቀጥለን ወደ ዛከብ ወደ ሰሩት ሄድንና ምን تلك الحلك فوق فاري እነሱ ላይ ቆመ እ ደረሰ እዛ ቦታ ሄደ ማለት ከኖር ክታ ያለ ብሎት ያው እንግዲህ ኖሮ አየው አቃለ ማذا الذي اراكم تسمعون አለ ምንድነው የምትሰሩት አላቸው ለእርምጃም አልቸኮለማ ምንድነው የምትሰሩት አላቸው ቃሉ ያ አብድራህማን አንድ አብድራህማን አባቱ ሆይ ሐሰን ነዑድ ቢህ ተክቢር ያው እኚህ ጠጠሮች እኮ የሆነ ተክቢርን የምንቆጥርበት ነው ወተሕሊል ላኢላሃ ኢለላህ የምንልበት ተስቢህ ወተህሚድ የምናደርግበት ነው ቃለ ፈውዱ ሰያት ወንጀላችሁን ቁጠሩ አሁን እየቆጠራችሁ ያላችሁት ምንድነው ሰይአት ውስጥ ነው ያላችሁት ፋአና ዳሚኑን እኔ ዋስ ሆናችኋለሁ አላ يضيع من حسناتكم ቆንጆ ካሰናችሁ እንዳይበላሽባችሁ ከዚህ በፊት የሰራችሁት ነው በዚህ ምክንያት እንዳይጠፋባችሁ እኔ እዚህ ጋር አሁን ነግራችኋለሁ ወይሐኩም ወየውላችሁ ያ ኡመተ ሙሐመዲን እናንተ ኡመተ ሙሐመዱ ያላቸው ምን ነው ማ አስራ ሀለክቲኩም ማ አስራ ሀለከቲኩም ጥፋታችሁ ምን ነው ፈጠነ አለ እንዴ ምን ነው ለመጥፋት ፈጠናችሁ አለ እንዴት ሃኡላኢ ሰሓበቱ ነቢይኩም ሙተዋፊሩን የነቢያችሁ ሰሃቦች ይዋውን ተሟልተው ሳሉ ሙተዋፊር ማለት ተሟልተው ሳሉ ወሃዚህ ثيابه ይኸው ልብሱ ይሄ ለም ቱብላ የነብዩ ልብስ ሳትበላ ሳትበላ ማለት ማለት ያው ልብስ ይበላል አይደለ እያረጀ ይመጣል ልብሳቸው ሳያረጅ ማለት ነው። وآنيته لم የነቢዩ እቃቸው እንኳን ሳይሰበር ግልጽ ነው። ገና ከመሞታቸው ማለቱ ነው። ግልጽ ነው። ምን ነው ፈጠናችሁ አለ ለመጥፋት። والذي نفسي بيده ነፍሴ በእጁ ሆነችው አላህ ነው። إنكم لعلى ملة هي أهدى من ملة محمد። ወይ አላቸው ሊነግራቸው إنكم እናንተ ለዓላ ሚለቲ በጣም ቅናቻ መንገድ ላይ ናቸው። የአህዳ ሚን ሚለቲ ሙሐመድ ከመሐመድ የበለጠ ምርጥ መንገድ ላይ ነው ያላችሁት አው ሙፍተቲሑነ ባበ ضلالቲን ወይ የጥመት በርን ምን እያላችሁ ነው? እየከፈታችሁ ምን ማለቱ እናንተ አሁን እያላችሁ ያላችሁት እኛ ከሙሐመድ የበለጠ ምንድነው ቅናቻ መንገድ ላይ ነን እያላችሁ ነው። ግልጽ ነው። ነብዩ ያልሰሩትን ነው የሰሩታ። ነብዩ ያልሰሩት እኛ ጥሩ መንገድ እየሰራ ነው ብላችሁ ከሳቸው እንበልጣለን እያላችሁ ወይም ደግሞ የጥመት መንገድን እየከፈታችሁ ነው። የምን ማለት ነው? የቢዳ አይደል? ቃሉ ወላሂ አባ አብዱራህማን እረ የአብዱራህማን አባት ወይ ማ አረድና ኢለ ልኸይር እኛ እኮ ኸይርን እንጂ ምንም አልሻልም። ያሁንም የሚል አይደለ ብዙ ሰው እኛ እኮ ምንም አላስብም። በዚህ ባናሺደል ኢስላም እኮ ነቢዩን ከፍ ለማድረግ ነው ይላል። እኛ እኮ በመውሊድ እኮ ነቢዩን ከፍ ለኢስላማችንን ላቅ ለማድረግ ነው ይላል ምን እንዳለ እስቲ ስሙት ምን አለ ቃለ ወከም ሙሪድ ሊልኸይሪ ለዩሲባ ስንት ኸይር ፈላጊ አለ ግን ኸይርን ምን አይለው አያገኘውም አንተ ኸይር ነው ብለ ሁሉም ኸይር ነው እያለ እኮ ስንት የሚሰራው ነገር አለ ኸይር ፈላጊ ስንት አለ ግን ኸይሩ ምን አይለው አያገኘውም ኢነ ረሱሉላህ ሰለላሁ ዐለይሂ ወሰለም ሐደሰና ነቢዩ ነግረውናል አነ ቀውመ የቅረኡን አልቁርአን ህዝቦች ቁርአንን እንደሚቀሩ ግን ቁርአንን ሲቀሩ ላ ዩጃዊዙ ተራቂየሁም ምናቸውን አይተላለፍም ቂራታቸው ጉሮሯቸውን አያልፉም እነማን ናቸው እነዚህ ኸዋሪጆች ቁርአን ይቀራሉ እንደነሱ ቁርአን ትላለህ እንዴ ሰላት እንኳን ለሰሃቦች እኮ ሰላታችሁን ከነሱ አንጻር ሰላታችሁን ታሳንሳላችሁ ነብዩ አሉት በጣም የሚገርም ነው። በቃ አስተጋገዳቸው ሁሹ ቁርአን እኮ አብዱራህማን ኢብኑ ሙልጂ ማንን የገደለው ነው? አልይን የገደለው እኮ ነው። አብዱራህማን ኢብኑ ሙልጂም ይባላል። ዑመር ቁርአን ከሱ ነቅል አርጉ ያለው እሱ ነው። ግን የገደለው አልይ ማን ነው? እሱ ነው። ስገሉኝ አንዴ እንዳገሉኝ እኮ ነው ያለው። ሰውነቴን ቆራርጡኛል፣ አጅሩ እንዲበዛልኝ ያለው እጽዋለሁ ከምንም አልቆጠረውም። ግልጽ ግን እንደዚህ ነበሩ። ጥራዝ ነጠቅ ወጡ በሁሉ ስለዚህ ወይሙላህ እኔ በአላህ ይሁንብኝ ላ አድሪ አላውቅም። ለአላ አክሰሩሁም ሚንኩም አብዛኛዎቹ ነብዩ ያሉት ከእናንተ ውስጥ ሳይሆኑ አይቀሩም። ነብዩ ያሉት እናንተ ሳትሆኑ አትቀሩም ማለት በቃ እንዳያቸው እናንተ ሳትሆኑ አትቀሩም ማለት ثم ተወላ አንሁም ከዚያ ከእነሱ ዞር አለ ይህን ነገራቸው ዞር አለ ፈቃለ አምር ኢብኑ ሰለማ አብኑ ብኑ ሰለማ ሀዲሱ የሚነግረን ምን ይላል ረአይና አየን በአይናችን አመተ ኡላኢከ ልኸልቅ እነዚህ አብዛኛ የተባሉት አማ ብዙሃኖቹ ማለት ነው ኡላኢከ እነዚህ ከቢሩ ሚያ ሲባሉ ምናምን የሚሉት የነበሩት እኚህ ሰዎች ተሰብስበው ኡላኢከ ልኸልቅ ዩጣኢኑነና እኛን ጣዕነ ሲያረጉን ነበረ፣ ሲወጉን ነበረ። ሲወጉን ማለት ገብታችኋል? ሲያነውሩን ነበረ። የውመ ነህረዋን የነህረዋን ጊዜ ነህረዋን ማለት ኸዋሪጆችን የተዋጋበት ቦታ ነው። ግልጽ ነው። ማል ኸዋሪጅ ያው እሱ ያለው ቀረ አልቀረ አይደል? ግልጽ ነው እኔ አብዛኞቻችሁ እናንተ ሳትሆኑ አቀረማል የሆኖ ተገኘ አለ። ግልጽ ነው። ሌላኛው ቢድዓን ሰለፎች ለቢድዓ ያላቸው አቋም በተመለከተ የሚያሳየው جاء رجل አንድ ሰው መጣ إلى الإمام مالك ወደ ኢማሙ ማሊክ መጣ ኢማሙ ማሊክ ኢብን አነስ ከአራቱ መዛሂብ አንደኛዎቹ ናቸው ወደዚህ ሰው ወደዚህ ታላቅ ሰው መጣና ምን አለ ሰውየው ፈቃለ ሚን አይነ አህሩ ኬት ነው ኢህራም የማደርገው አለ ኢህራም ገብቷቸዋል አይደል የሐጅ ስነ ስርዓቶችን ሐርሞ የሚመጣበት ቦታ ማለት ነው ገብቷቸዋል። እኛ ወይ የለምለም ነው ሐርመን የምንሄደው። የለምለም ማለት የመን ውስጥ ያለ ቦታ ነው። በዛ የምናልፍ ከሆነ ወይም plane አብራሪው ይነግረናል። ግልጽ ነው። ቦታው ላይ ደርሳችኋል የሚባል ምልክት ይሰጣል፣ ይነገራል። እዛ ቦታ ላይ የኢሕራም ልብስ ትለብሳለህ፣ ሽቷ አትቀባም። ለበይክ አላሁመ ለበይክ እያልክ ትሄዳለህ። አይ በዛ አቅጣጫ የማሄድ ከሆነ ደግሞ ከቦሌ ልብስ ለባብሰህ ሀርመ ለበይክ አላሁመ እያልክ ትሄዳለህ ማለት ነው። ተግባባን እና ምንድነው ልክ ሰላት ይታረማል አይደል ሰላቱ ሲታረም ምንም ነገር እንቅስቃሴ የለም አይደል ኢላ ሰላት እንጂ አይደል እንደዛው ሀጅ ከለበይክ ካልክ ወደ ስራው ትገባለህ ነው አይደል እና ከየት ነው መሐረመው አለው ፈቃለ ሚን አልሚቃት الذي ወቀተ ረሱል ላ ሰለም ነቢዩ ካስቀመጡበት ቦታ ነው አሉ ሚቃት ማለት ቦታ ነው እሺ الذي ወቀተ ረሱል ላ ስ ላ ሰለም ወአሕረመ ሚንሁ ነቢዩ ከሐረሙበት ወቅት ብላችሁ እንዳትሉ ቦታ ማለት ነው እዚህ ጋር قال رجل አንድ ሰው ብሎ አለ فإن أحرمت አህረምቱ ሚን አብዓዲ ሚንሁ ከሱ የራቀ ቦታ ሄጄ አጅሬ የሚበዛልኝ ብዬ ከሱ የራቀ ቦታ ሄጄ ባህር ምሳሌ ልክ ነሳራዎች አጅራቸው እንዲበዛ አብዛኛው ጊዜ ካየው የት ነው ቤተ ክርስቲያን ዘሩት ተራራ ከፍ ያለ ቦታ ከምን ነው ስትላቸው አጅራችን ስንወጣ እንዲረግፍ ይለዋል አልቀረባቸውም ፈይን አህረምተ ሚን አባዓቲ ሚኑ ከሱ የራቀ ቦታስ ባህርም እንዴት ነው ብሎ ጠየቃቸው ለኢማሙ ማሊክ ቃለማን ላራ ዛሊክ ይቻላል አለ አንተ ነቢዩ ካስቀመጡት ቦታ ለየት ብል ሌላ ቦታ ከዚህ የራቀ ቦታ ይሻለኛል ብለትም አይቻልም እኔ ይህንን አልመለከትም ጥሩ ነው ብያል ቃለማ ተክረው ሚን ምን ምን ነው ጠላኸው? ከሌላ ቦታ በይቴ ባህር ምንድነው ችግሩ አለ። ምን ችግር አለው? በአሁኑ ሰዓት ምን ችግር አለው? አለ እሳት አለው በል ምን ችግር አለው? ቃል አክሩሃ አለይከል ፊትና ፈተና ነው እፈራለሁ አለው። ፊትና እፈራልሃለሁ አለው። ቃለ ዋዩ ፊትነትን ፊ ዚያድል ኸይር ኸይርን በመጨመሬ ምን የሚመጣ ፈተና አለ አለው። እኔ እዛ ሄጄ ባሰ የምለፈው ምን ሸር ይመጣብኛል? የምን ፊትና ነው አለው። قال مالك ብሎ አለ ፈኢነ الله ተዓላ የቁል አላህ سبحانه وتعالى እኮ ይላል ፈልየሕደር ለዚነ ዩኻሊፉነ አን አምሪሂ እነዛ ይጠንቀቁ የእሱን ትእዛዝ የሚኻልፉት የማንን የነቢዩ አለይሂ ሰላቱ ሰላም ትእዛዝ አንቱ ሲበሁም ፊትነቱ ፈተና ምን እንዳይላቸው እንዳያጋጥማቸው አውዩ ዩሲበሁም አዛቡን አሊም አሳማሚ ቅጣት እንዳያገኛቸው በዛ ምን አለው ወአዩ ፊትነቲን አዕظሙ ምን አይነት ፈተና ያለ ይመስልሃል አለው ሚን አንተظነ ፊ ነፍሲከ በነፍስህ ከመጠርጠር የበለጠ አነከ ሁሲስተ ቢፈድሊን በትሩፋት የተነጠል ከሆነ ራስን ማሰብ የበለጠ ለም ዩክተሰ ቢሂ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ያልተነጠሉበትን ከነብዩ የበለጠን የምርጥ ነገር አግኝቻለሁ ብለ ከምትለው የበለጠ ምን ያክል ፈተና ይህንን እኮ ስታረክ እኔ ከነብዩ በለጠ ኸይር አግኝቻለሁ ልትል ነው አይደል ይህ ከዚህ የበለጠ ምን ፈተና አለው አለ ወሀዲህ ይቺ እኛ የጠቀስናት ሙጀረዱ አምሲለቲን እንደው በቃ በተናጠል ምሳሌ ብቻ ነው ያቀረብንላችሁ በዚህ ኪታብ ዝም ብለን ምሳሌ ብቻ ነው ያቀረብነው ወህየ ገይዱ ሚን ፈይድ ነው ይህ ያቀረብንናችሁ غيض من فيض ነው አለ غيض ማለት قليل ማለት من فيض ከ كثير ማለት ከ ከብዙ ጥቂቱን ነው ነው غيض ጥቂት ነው من فيض ከብዙ ولا زال العلماء ዑለማዎች አልተወገዱም ዩንኪሩና ኢንካር ሲያደርጉ على المبتدعة ቢድዓን በሚፈጽሙ ሰዎች ላይ ሊኩል አስሪን በሁሉም ዘመኖች ላይ ወልሐምዱሊላህ ምስጋና ለአላህ ይገባው ይላል منهج أهل السنة والجماعة أهل السنة والجماعة ያላቸው አቋም في الرد على أهل البدع بأهل البدع ላይ መልስ በመስጠት ዙሪያ منهجهم አካሄዳቸው بذلك በዚህ ላይ مبني على الكتاب السنة قرآن ሐዲስን የተከተለ ነው ምንድነው والمنهج المقنع አጥጋቢ هنا كيد المفهم مفهم ሙፊ ማለት ሙቅኒዕ ነው ራሱ በጣም በቃ በጣም አጥጋቢ ማለት ነው ሐይሱ ዩሪዱነ ሹባሃል ሙብተዲያ የሙብተዲዎችን ሹባሃታቸውን ምን ይላሉ ይጠቅሳሉ ዩሪዱን ማለት ይጠቅሳሉ ማለት ነው ሹባሃታቸውን ይጠቅሱና ወየንቁዱና ያችን የጠቀሷትን ሹባሃታቸውን ደግሞ ምን ይላሉ ያፈራርሱታል ከበይቲል አንከቡት ግልጽ ነው ብትንትኑን ነው የሚያወጡት። ይኸው ቅድም እንዳየ ነው ሹብሃታቸውን ጠቀሱ። መውሊድን በተመለከተ ቢዳቱን ሐሰና ጠቀሱ። ከዛ በኋላ ብትንትኑን ነው ያወጡት። ግልጽ ነው። እነሱ በቃ ደሊል አለን ብለው ሲሉ ይጠቅሱና እንዳልነበር ያደርጋሉ። ወየስተዲሉነ ቢልኪታቢ ወሱና ቢድዓን በተመለከተ ለመጣል ወይም ቢድዓን ውድቅ መሆኑን ለማሳየት ምን ይጠቅሳሉ? ቁርአንና حديث على وجوب التمسك بالسنن بنبي سنة مياز واجب مهن والنهي عن البدع والمحدثات بدعان النا على الدسترة والشن مكة الكلك المهن لما سيد وقد علفوا المؤلفات الكثيرة بزو كتاب الشن صفال في ذلك بزيزورة وردوا في كتب العقائد باقي دا كتاب الشن لبهلهم لما سيدتوان على الشيعة والخوارج والجهمية والمعتزلة والأشاعرة ለእነዚህ ፈረቆች ሁላ መልስ ሰጥቷል في مقالاتهم المبتدعة የቢድዓ ንግግር በሆኑት ላይ في أصول الإيمان والعقيدة በኡሱል الإيمان ላይ የተፈጠሩ ቢድዓዎችን በተመለከተ በአርካኑ الإيمان ላይ ማለት والعقيدة በአቂዳ ዙሪያ وألفوا كتبا خاصة في ذلك በዚህ ዙሪያ ላይ خاص خاص ለየ ራሱን የቻለ ኪታብ ጽፏል። በምን ዙሪያ ላይ? በቢድዓ ዙሪያ ላይ ራሱን የጻፈ የቻለ ኪታብ ጽፏል። كما ألف الإمام أحمد كتاب ኢማሙ አሕመድ እንደጻፉት الرد على الجهمية የሚል ኪታብ ጽፏል። وألف غيره من الأئمة في ذلك ሌሎችም ጽፏል። አይማዎች የዲን መሪዎች كعثمان بن سعيد الدارمي ሱነኑ ዳሪሚ የሚባል ኪታብ ጽፏል። ሌሎችም وكما في كتب شيخ الإسلام ابن تيمية شيخ الإسلام ኢብን ተሚያም ኪታብ ጽፏል። وتلميذه ابن القيم የኢብን ልቀይምም እንደዚሁ ኪታብ ጽፏል። والشيخ محمد بن عبد الوهاب እንደዚሁ ኪታብ ጽፏል። እነሱም ወገይሩሁም ሌሎችም ሚን ረዲ ምንም ይሆን መልስ የሚሆንን ማለት ነው አላ ትልከ ልፍረቂ በእነዚህ አንጃዎች ቡድኖች ላይ ወአለል ቁቡርየቲ ወሱፊያ ቀብር አምላኪና በሱፊዮች ላይ የሚመለከት ኪታብን ጽፏል ይላል هناك نكيف هذا وصلى الله على محمد وعلى آله وصحبه وسلم